السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين اللهم لا سهل الا ما جعلته سهلا وانت اذا شئت تجعل الحزن سهلا سهل امورنا يا رب العالمين رب اشرح لي صدري ويسر لي امري واحلل عقده من لساني يفقهوا قولي مستمعي الاكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع باب التفليس والحجر رقم الحديث 739 حديث أبي بكر بن عبد الرحمن عن من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته آه، بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم باب التفصيل والحجر عن أبي بكر بن عبد الرحمن عن أبي هريرة رضي الله عنهما قال سمعنا رسول الله صلى الله عليه وسلم يقول من أدرك ماله بعينه عند رجل قد أفلس فهو أحق به من غيره متفق عليه ورواه أبو داود ومالك من من رواته أبي بكر بن عبد الرحمن مرسلا بلفظ أيما رجل باع متاعا فأفلس الذي ابتعاه وله يقضي الذي دعاه من ثمنه شيئا فوجد متاعه بعينه فهو أحق به وإن مات المشتري فصاحب المتاع أسوة غرماء ووصله البيهقي وضعفه تبعا لأبي داود ورواه أبو داود وابن ماجه من رواية عمر بن خلدة قال أتينا أبا هريرة رضي الله عنه بصاحب لنا قد أفلس فقال لأقضين فيكم بقضاء رسول الله صلى الله عليه وسلم من أفلس أو مات فوجد رجل متاعه بعينه فهو أحق به وصححه الحكيم وضعفه أبو داود وضعفه أيضا هذه الزيادة في ذكر الموت طيب باب التفليس والحجر ተፍሊስ ማለት መደህየት ማለት ነው ከሌ ዲሃ ነው ደህይቷል የነበረው ንብረት ወድሞበት ጠፍቶበት ከስሯል ተብሎ ሁክም የሚሰጥበትን ሁኔታ ማለት ነው ወልሐጅሬ ደግሞ ገንዘቡን በአግባቡ መጠቀም ያልቻለ የአእምሮ በሽተኛ ሊሆን ይችላል አእምሮ አዝጋሚ የሚባሉ አሉ አይደለ ከልጅነታቸው ጀምሮ አእምሯቸው ዘገምተኛ የሆኑ ሰዎች አሉ ጥሩ ማሰብ የማይችሉ ማለት ነው እንዲሁም እንደው ሞኝ ሆኖ ገንዘቡን መቆጣጠር የማይችሉ ሰዎች አሉ እነዛ ሰዎች ገደብ ይጣልባቸዋል ማዕቀብ እንደማለት ነው يمنعون من اموالهم ከራሳቸው ገንዘብ እንዳይደርሱ ይደረጋሉ ለምን ቢያገኙት እሳት ነው የሚወረውሩት ለአንዱ ለአንዱ አሸክመው አያውቁም ተድቢር ነገር አያውቁም አእምሯቸው ትክክል አይደለም እንደዚህ ያሉ ሰዎች ሐጅር ይደረጋሉ يمنعون من تصرفهم باموالهم በገንዘባቸው እንዳይጠቀሙ ገደብ ወይም ገዳ ይጣልባቸዋልና እሱ ሐጅር ይባላል ነው التفليس ماخوذ من الفلس التفليس ماخوذ من الفلس ፈልስ ካለው የተወሰደ ነው ተፍሊስ የሚለው ፈልስ ማለት ነው ሳንቲሞች ሽልንጎች 10 ሳንቲም 20 ሳንቲም አሉ አይደል እነሱ ፈልስ ይባላሉ የመጨረሻ ከአንድ ብር በታች ያለ ሳንቲም ንብረት ንብረት አይባልም ንብረትም ቢሆን ማለት ነው ስለዚህ ፈልስ ይላሉ ይባላል ፈይሄ አቀሉ አንዋዕ ንቁዲ واخص مال الرجل ሰውየው አለ ከሚለው እንደው ዝቅተኛ ርካሽ የሚባለው ሳንቲም ነው وارجع العملات عملات ይባላልና የመጨረሻ ወራዳ ዝቅተኛ እንደማለት ነው ስለዚህ አፍለሰ الرجل ይባላል የሳንቲም ባለቤት ሲሆን ባለ 100 ዶላር ባለ 500 ሪያል ይቆጥር የነበረው ሰውዬ ሲደህይ ኪሱ ላይ ሳንቲም የሚገኘው ትናንትና ሳንቲም ከምንም የማይቆጥረው ሰውዬ ስለዚህ ምን ይባላል አፍለሰ الرجل ይባላል የሳንቲም ሰው ሆኗል እንደማለት ነው እንግዲህ አማርኛ ሰፊ ነው የሳንቲም ሰው ስንል ገንዘብ ወዳጅ ለማለት ተረጎማል ግን እጁ ላይ እንደው ሽርንጎች ሳንቲሞች ዝርዝሮች ይገኙ እንደሆነ እንጂ የለውም የሚባል ያክል እንደማለት ነው በስጢላህ ይሄ ቋንቋዊ ፍች ነው ሸሪዓዊ ፍቹ ደግሞ መን ደይኑሁ አክተሩ ሚማሊሂ ያለበት እዳ ካለው ንብረት የበለጠ የሆነ ጊዜ እንደ ኢትዮጵያ ብድር ማለት ነው ከዓለም አቀፍ የተፈደረ አቀፍ አቀፍ የተበደረችው ብር ሀገሪቱ እንዳያስወስድብን ፈርተናል ስለዚህ እንደዛ የበዛ ጊዜ ማለት ነው ምን ይባላል አፍለሰት ኢትዮጵያ አፍለሰት ደውለቱ ከዛ ይባላል ለማለት ነው ሰውም ከሆነ ያግለሰቡ حجر ማለት ደግሞ አልመንዑ ወተድይቁ መከልከል እና ማጣበብ እንደማለት ነው ጥሬ ቋንቋው ሰመር አቅሉ ሐጅረን አእምሮአችን ሐጅር ይባላል ለምን መጥፎ ነገር እንዳንሰራ እንዳንሰርቅ እንዳንዘሙት የሚከለክለን አብዛኝ አእምሮአችን ነው አእምሮ የሚሰራ ሰው መጥፎ ነገር ከመስራት ህሌ ነው ራሱ ይወቅሰዋል ይባላል هل في ذلك قسم لذي حجر على الله لذي عقل ማለት ነው ለአቅል ባለቤት መማሪያ هل في ذلك በዚህ ነገር ላይ መሐላ አለን لذي حجر አዋለ ነው طيب شرعا ከሸሪዓ አንፃር منع الانسان من التصرف في ماله አንድ ሰው በራሱ ገንዘብ እንዳይጠቀም መከልከል ምን ይባላል ሐጅር ይባላል እና ሐጅር እንግዲህ ሁለት አይነት ነው እዳ ኑሮበት ደህይቶ እዳ ኑሮበት ይሄንን ሰው ሀጅር የሚደረግበት ሁኔታ አለ ገንዘቡን እንደፈለገ እንዳያባክን ለባለዳ ክፈል ተብሎ ማለት ነው እሱ እንዳያባክን ይደረጋል ወዓላ መሪ በሽተኛም ሊሆን ይችላል ከሶስ ከሲሶ ገንዘቡ በላይ እንዳይጠቀም ማለት ነው ይሃል ሰው ጋር ሽርካ ነበሩ ፈንታውን መሸጥ ፈለገ አሁንም ይከለከላል ይሄ ሰውዬ ለምን ጓደኛ ሳታማከር ጓደኛ ሊጠቀለው ይችላልና ለሌላ ሰው መሸጥ የለብም ተብሎ ሊከለከል ይችላል ነው አላየሃል ሀጅር ማለት ገንዘቡን ያላግባብ የሚጠቀመውን መከልከል ወይም ገንዘብ ነበረው እዳ ያለበት እሱ ግን የፈለገ ገንዘቡ ሊያባክን ሲል ቆይ ተስል መሸጥ የለብህም እዳህን ክፈል ተብሎ እሱ ከፈለገው መከልከል ሐጅር ይባላል ነው ይሄን ካልን በኋላ ወደ ሐዲሱ እንገባለን عن ابي بكر بن عبد الرحمن عن ابي هريره رضي الله عنه قال سمعنا رسول الله صلى الله عليه وسلم يقول كماله بعينه عند رجل قد افلس فهو احق به من غيره احق نجي احق يبال فهو احق به من غيره متفق عليه ከአቡ በክር ተዘገበ አቡ በክር ማለት ነው አቡ በክር ኢብኑ አብዱራህማን ከሚባለው እሱ ደግሞ ከማን ይዞ عن ابي هريره ይዞ رضي الله عنه ምን አለ قال سمعنا رسول الله የአላህ መልእክተኛ ሰምተናል የቁሉ ሲናገሩ ሰምተናቸዋል አለኛ ሱሐቦች መን አድረከ ማለሁ ገንዘቡን ንብረቱን ያገኘ ሰው بعينه ማለት ራሱ ሳይቀየር እንዳለ አይን ማለት ያው የሸጠው ቃ ማለት ነው የት ነው ያገኘው እንደ رجل የሆነ ሰው ጋር ሴትም ልኮት ይችላል ብቻ እንደ እንደ رجل እንደ شخص ማለት ነው قد افلس يا سو دهيتوال በሬ ሽጦለታል ንበለ ምሳሌ በሬውን የገዛው ሰውዬ ንብረት ሁሉ ወድሞበታል የቀረው ማን ነው ይሄ የገዛው በሬ ነው እዳውንም አልከፈለ በሬው ዱቤ ነው ወሰደው ስለዚህ ፈሆ ይሄ ባለ ንብረቱ ባለ በሬው አሐቁ ቢሂ በዚያ ገንዘብ ላይ ይበልጥ ይገባዋል ምን غيري ከሌሎቹ ሌሎችም እዛ ሰውዬ ላይ ብር አላቸው ከደህየው ላይ በሬውን የሸጠው ሰውዬም ያው ወዲያ ነበረው አልተከፈለውም ነበር ሲመጣ የራሱን በሬ ያገኘ ማለት ነው መኪናም ሊሆን ይችላል ሌላም ቃል ሊሆን ይችላል ምሳሌ ነው ስለዚህ ባለዳ ሲሰበሰብ ራስ የሸጥኩለት ንብረት ካገኘሁኝ እኔ እቀደማለሁ ማለት ነው ባለ ንብረቱ فهو احق ማለት ያሻጩ ቢሂ በዛ በሸጠው ነገር ላይ እደህየው ሰውዬ ላይ ሲያገኘው ይበልጥ ይሰጠዋል እንዲወስድ ሚን غيره ما ከሌሎቹ ሌሎቹ ያለበት አለበት ነው የሚሉት እንጂ ይሄ ንብረት የኔ ነው አይደለም የሚሉት የኔ ብር አለበት ነው የሚሉት ይሄ ሰው ግን ራሱን እቃውን ያገኘው فهو حق ቢሂ ነው ሐዲሱ متفق عليه ነው ግልጽ ነው ከዚህ በኋላ የሚመጡ ሐዲሶች ናቸው የሚያስቸግሩት ضعيف ስለሆነ ወራዋሁ አቡ ዳውድ ወማሊኩን አቡ ዳውድና ማሊክ ዘግበውታል ምን روايه ابي بكر بن عبد ሙርሰላ አድርገው ልቅ አድርገው ታቢዒዩ قال ረሱላህ ብሎ ማለት ነው بلفظ በሚለው አባባል ቢለፍዚ ማለት በቃላት ወይም በአገላለጽ አዩማ ረጁሊን ማንኛውም ሰው ባዓ መታን የሆነ ዕቃ ሸጠ ባዓ ሸጠ መታን የሆነ ዕቃ فافلس ደህየ ማን الذي يبتعه اشتراه ማለት ነው የገዛው ሰውዬ ደህየ በዚህ መካከል ላይ ولم يقضي الكفلم الذي يندا باعه የሸጠለትን ሚን ثمن ከዋጋው ሸያ ምን ነገር ሳይከፍልለት በሬ ገዝቶ ዋጋውን ሳይከፍል ነው የደህየው ለምሳሌ ማለት ነው ያ የሸጠው ሰውዬ ፈወጀደ መታው ቢአይኒሂ የሸጠውን ዕቃ ራሱን አገኘው ዋጋውም አልተከፈለውም ዕቃውንም አገኘው فهو احق به ንብረቱ ሁሉ ጠፍቶበታል የለውም ይሄ ሰውዬ ያለው ይሄው የሸጥክለት በሬ ብቻ ነው ከተባለ ያን የመውሰድ መብት ይሰጣው ከሌሎች አበዳሪ ማለት ነው ወኢማ ተል ሙሽተሪ ገዢው ቢሞትስ ገዢው ሞቷል አሁን እያለ ደህይቶ ነው አሁን አሐቁ ቢያል ነው አሁን ሞቷል ከሞተስ ከሞተማ فصاحب المتاع የቃው ባለቤት ወስወቱል ጉራማ ያበዳሪዎች አካፋይ ነው የሚሆነው ወስወቱል ጉራማ ማለት ለአበዳሪዎች እኩል የመካፈል እድል ነው የሚኖረው እንጂ ይሄ የኔ ንብረት ነው አላቀምሳችሁም አላቀላችሁም እናንተን ከመፈልጉ ፈልጉ የሚባል ነገር የለም ለምን ነገ ሰርቶ ይከፍራቸዋል እንዳይባል ሰውየው ወደ አፈር ገብቷል የለም ወደ ተፈጠረበት ሄዷል ቀድም ሰውየው በህይወት አለ ደህይቶ ነው እንጂ ስለዚህ ባለ ንብረቱን ንብረቱን ውሰድ ነው የሚባለው ይሄ ግን ሙቷል አለ ከሞተ ያለችው ተከፋፍለው ሁሉም በጣው ያዝናል ማለት ነው በከሰረው ووصله البيهقي ووصله ቀጥሎታል ማለት ቅድም ሙርሰል ብለን የለ ረዋሁ ሙርሰለም ብለናል መሐከል ሱሐቢውን ጥሎ ማለት ነው አሁን ደግሞ ይሄ ወወሰለሁ ቀጥሎታል ያወደቀው ሰውዬ አልበይሃቂዩ በይሃቂ ዘግበው ቀጥለውት ነበር ግን ወضعفه حادثም ضعيف ብለውታል ለምን تبعا لابي داود ابو داود ተከትለው ነው የሚለው ወረዋ ابو داود وابن ماجه ሁለቱም ዘግበዋል من روايه عمر بن خلده عمر بن خلده ከሚባል ምን በሚል መልኩ የዘገቡት قال اتينا ابا هريره ወደ አቡ ሁረይራ መጣን ረዲየላሁ عنه في صاحب لنا قد افلس في صاحب لنا قد افلس የሆነ የደህየ ጓደኛ ነበረንና ስለሱ ጉዳይ ልናማከራቸው መጣን ለከሬ ብር አበድረን ነበር እንዳልነበረ ሆኖ ንብረቱ ጠፍቶበት ደህይቷል ምን ይሻላል ነገር ነው فقال قال ابو هريره لاقضين እፈርዳለሁኝ አሸማግላችኋለሁ ውሳኔ ሰጣለሁ ፊኩም በውስጣችሁ በእናንተ መካከል ባለው ጉዳይ ቢቀዷኢ ረሱልላህ ሰለላሁ ዐለይሂ ወሰለም ነብያችን በፈረዱት እፈርድላችኋለሁ አስማማችኋለሁ አሉ ነብዩ ዐለይሂ ሰላቱ ወሰላም ምን ብለው ነበረ በምን ፈርደው ነበረ ካላችሁኝ መን አፍለሰ የደህየ ሰው አው ማተ ወይም በህይወት ማን የሞተ አፍለሰ እያለ የደህየ ነው አው ማተ ወይም የሞተ ዳ ሳይከፍል فوجد رجل የሆነ ሰው አገኘ መታሁ እቃውን ያን የሸጠውን እቃ ቢዓይኒህ ራሱን አገኘው فهو احق به فهو እርሱ احق به ያን ገንዘብ የመውሰድ መብት አለው ነው አሁን የተጋጨ ያችሁት ቅድሙ ጋር ቅድም ሞቶ ከሆነ ያካፈል በና አይደለ አሁን ግን ደህይቶ ቢሆን ይላል ምን አፍለሰም ይያለ ነው ቢደህይም ወይም ሞተ እ አም አ فهو احق به እያለ ቢሞትም እያለ ቢደህይም እቃውን የራሱን ካገኘ ከሌላ ሁሉ አበዳሪ ይበልጥ ይገባዋል ነው አሁን ይያላለው ቀድም ቡኻሪና ሙስሊም የቀራ ነው ሰውየው ደህይቶ ብቻ ነው እንጂ ሞቶ የሚል ነገር የለም ሞቶ የሚለውን ያገኘው ታች ነው እዚህ ላይ ደግሞ ወይ ሞተ ወይ ደህየ ብሎ አመጣው وصححه الحاكم وضعفه ابو داود وضعفه ايضا هذه الزياده في ذكر موته او مات የምትለውን ዘገባ መጨመሩን አሁንም አጣጥሎታል አርክሞታል ነው የሚለው አቡ ዳውድ ስለዚህ ትክክለኛው ሁክም ምንድነው ምንለው ሰው ይወደህይቷል የሆነ ሰው የሆነ ቃሽቶ ለተበለዛ ሰውዬ ራሱን እቃውን አገኘ ከሌሎች ይበልጥ ለሱ መስጠት መውሰድ ይገባዋል አለ ከሞተሳ ከሞተማ ለሌሎችም ያካፍላል የሚለው ነገር ነው የማካፈል ድል ይኖራል ምክንያቱም ይሄ ሰው ሰርቶ ይከፍላል የሚባል نغير يله موتالنا نو من ادرك ماله بعينه عند الرجل قد افلس فحق به من غيره متفق عليه فلا حاجه لبحثها ይችን حديث او ግልጽ ናት ነው الروايه الثانيه المسلم عن ابي بكر بن عبد الرحمن بلفظ ايما رجل وصرح ورجع ورجح الارسال الشافعي وابو داود قال البيهقي ولا يصح موصولا هي حديث موصول ترى ነው ጭራሽ تذكر عليه لما قال قلت ولكن جاء ما يشهد الحديث من طرق اخرى በሌላ በኩል የሚመሰክር ሐዲስ ተዘግቦለታል ስለዚህ ሐዲሱ صحيح لغيره ነው የሚሆነው በሌላ ሐዲስ ተደግፎ ወደ ጥሩነት ይመጣል ነው የሚለን بعينه ما بيعلم تتغير صفه من صفاته እንዳልጅ ባህሏ ሳትቀየር አልጨመር አልቀነሰ አልከሳል ወፈረ ማለት ነው ጉረማ ማለት አበዳሪ ማለት ነው الذي له الدين على غيره ሰው ላይ እዳ ያለው ሰው ገንዘብ ያለው ሰው አበዳሩ ምን ይባላል ጉራማ ይባላል ነው እና ደህየ ሰውዬ ላይ ንብረቱን ያገኘ ሰው ይሄን የሸኩለት ነበረ ራሱ ስላገኘሁት ብር መክፈል ስለማይችል ራሱ መውሰድ ያለብኝ እኔ ነኝ ብሎ መውሰድ ይችላል ይሉናል ሰፋ ያለ እንትና ይኖረዋል خلافዎች ነገሮችም አሉ ማን አፍለሰ አው ማተ ምትለውን አንተ ተነጋግረው ወይም ደህየ ወይም ሞተ ብሎ አንድ ማድረግ ትንሽ የመመለስ وذهب الامام الشافعي الى انه يختص بها فله الرجوع بعين ماله بعد وفاه منه عنده وهذا القول ارجحه قياسا على المفلسي ወሲናተን بهذه الروايه ይችም ሐዲሳው ضعيفን ብትሆን ሌላ ድጋፍ ተሰጥቷት طيب ቂያሱም የሚያሳየው ይሄን ነውና የራሱን ንብረት አገኘ የራሱን ንብረት አገኘ ግን ሰውየው ደህይቷል ወይም ሞቷል የሞተውን ተበዳሪ አበዳሩ የራሱን ንብረት ካገኘ የመውሰድ እድል አለው የሚለው አርጀህ ነው እያለ ነው والله اعلم ቀጥሉ وعن عمرو بن الشريد عن أبيه قال قال رسول الله صلى الله عليه وسلم لي الواجد يحل عرضه وعقوبته رواه أبو داود والنسائي وعلقه البخاري وصححه ابن حبان وعن عمرو بن الشريد عن أبيه رضي الله عنه أنه قال قال رسول الله صلى الله عليه وسلم لي الواجد يحل عرضه وعقوبته رواه أبو داود والنسائي وعلقه البخاري وصححه ابن حبان እሺ ዋጅድ ሳዑዲ ያላችሁ ሰዎች واجد ማለት ምን ታውቃላችሁ واجد። እንዲያል ነገር አለ እንደ ሲሉ واجد ይላል ባንጋሌ ቋንቋ ምን ማለት ነው ብዙ ነገሩ አለ ከመኖርም በላይ ብዙ ነገር አለ ለማለት واجد ይላሉ አሁንም لي الواجد። ለይ ማለት ምን ማለት ነው ጥሬ ቃሉ ማጠፍ ማለት ነው ማጠፍ ቀኑን ቀን እየወለደው ቀኑን ቀን እየወለደ ሲያቆይ አንድ ሰው ገንዘብ ሰው ገንዘብ ይዞ ምን ይባላል ለይ ይባላል በነገራችን ለይ ቧንቧ ውሃ ፕላስቲኩ ለይ ይሉታል የመተጣጠፍ ባህሪ ስላለው እሱም ለዩል ዋጅዲ ገንዘብ ያለው ገንይ ማለት ነው ሀብታም ገንዘብ ያለው ሰው ነገ ዛሬ እያለ የሰውን ገንዘብ ማዘግየትና ማቆየት ይحل ያበቃል እንዲፈቀድ ያደርጋል እርضه ክብሩን ለመንካት ክብሩ ቢጎርፍ የእጁን ያገኘው ነው የሚባለው እንጂ ለምን የከሌን ስማ ጎደፋቸው አይባልም ነው وعقوبته ቅጣትም ያስከትላል ለመቅጣትም ያስችለዋል እያደረገው ያለው ተግባር ማለት ነው ገብታችኋል አንድ ሰው ብር ተበድሮ የሚከፍለው ብር ያገኛል ወዲያውኑ ገቢ ያገኝና ያተርፋል ባህሪው አንዳንድ ሰው አንድ ዙር ይችላል አትርፍባት ይላል ያቺ ስመጣ ደግሞ ያቺን ትርፍ ሲቀምስ ደግሞ አይ አንድ ቢያጆ ደግሞ በገዛባት ባሁን እኔ ጥቅም አገኛል ይላል እንዲህ እያለ ሰውን ሽት ያደርጋል ለወር የተባለውን 5 6 ወር ያቆየዋል ለአምስት ወር የተባለውን አመት ያቆየዋል እንደዚህ እያደረጉ የሚከፍሉ ብር አግንተው ሰውን የሚያሹና ነገ ዛሬ እያሉ የማይሰጡ የሰውን ገንዘብ ክብራቸው እንዲነካ እርምጃ እንዲወሰድባቸው ያበቃል ይሄ ተግባራቸው رواه ابو داود والنسائي ሁለቱም ዘግበውታል وعلقه البخاري ቡኻሪ ሰነድ ያልቆጠረለትም ታሊቅ አድርጎ አውርቶታል ነው የሚለው ታሊቅ ማለት ቢዱኒ ሰነድ ያለ ሰነድ ይወራል ለምሳሌ حدثني حدثني حدثني حدثني ብሎ መጨረሻ ቃል ረሱላህ ይላል ይሄን حدثني حدثني ወዲያ ይጥሩና ቃል ረሱላህ እንደሚለው ወይ ማዕና ቢሆረ ቃል ረሱላህ ይላል ዝም ብሎ ልክ ተጅሪዱ ሰርህ እንደሚያስቀምጠው ሰነዱን ጥሎ ማለት ነው ቡኻሪው ላይ حدثني حدثني ብሎ የሚያመጣው ግን اختصار ያደረጉ ሰዎች ተጅሪዱ ዝም ብሎ ቡሉጉ ይሁን እንደምንቀረው ሐዲስ ማለት ዋና አምሩ ከዛ ብለን የምንቀረው ሰነድ ያለ ሁሉ ወርቆ ጥለው ነው እንጂ ለኛ እንዳይከብድ እና ቡኻሪ በታሊቅ አውርተውታል ابن حبان ደግሞ ጥሩ ሐዲስ ብለውታል ወሰሐሐሁ ابن حبان يحل ነው يحل واش እንዳቀቱ يحل عرضه احل يحل እንዲፈቀድ ያደርጋል عرض ማለት ክብር ነው ክብር ታውቃላችሁ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያው እሳቸውም ሰው ናቸውና ገንዘብ እያገኙም ቢሆን ለምስኪን ስለሚያድሉት ይበደራሉ አንድ ሰው አንተ እንጂ ንብረት ምንድነው አንተ ምን ነው ብሎ እሳቸውንም እንዳልሆነ አደረጋቸው ንግግሩ በሚያስጠላ መልኩ እና አንዳንድ ሱሐቦች እንዴት ነብዩን አለይሂ ሰላቱ ወሰለም እንዲህ ያለ ቃል ይናገራቸዋል ይናገራቸዋል ብለው ትንሽ ማስፈራሪያ ሰጡት ይባላል እና ነብዩ አለይሂ ሰላቱ ወሰለም خلوه اتركوه አሉ ተውታሉ فان لصاحب الحق مقالا ሐቅ ያለው ሰው ሐቅን አንጣኝ ብንቅጥ ነው ብሎ ቢናገር የመናገር መብት አለው እኮ እኔም ቢሆን ሊናገረኝ ይገባል ነው ሳችሁ ይላሉ ህግ ህግ ነው ለአሚር ቤተሰብ የማይሰራ ወይም ለባለስልጣን ለጁንታማ ቤተሰብ የማይሰራ ሌላው የሚሰራ የሚባል ነገር የለም ለሁሉም ነው ህግ የሚሰራው ስለዚህ እኔም ቢሆን ማታቸው ነው የሰውን ገንዘብ ያላግባብ ካቆየሁኝ ክብሬ ሊነካ ይገባዋል ታውታትን ኩታል ሰውየው ለዩል ዋጂዲ ያለው ሰው ነገ ዛሬ እያሉ ማዘግየት የሰውን ገንዘብ ይሁሉ እንዲፈቀድ ያደርጋል እርዶሁ ክብሩንና ወዕቁበተው እርምጃውም እንዲወሰድበት ያበቃዋል ማለት ይሄ ነው القادر على وفاء دينه فمطلوه فمطلوه ማዘግየቱ መጥሉ الغني ظلم የሚል ደግሞ ለሐሳል መጥሉ الغني ظلم ዙልም ነው ባለቤቱ ነገዛር እያሉ ማሸት ዙልሙን ዙልም ነው ግፍ ነው ነው الحديث دليل على تحريم مطل الواجد ያለው ሰው ባለቤቱን ወይም ያበደረውን ሰውዬ ከሐቁ ወደ ኋላ እንዲል ማድረግና እንዲሰቃይ ማድረግ ክልክል ነው ነው እንግዲህ መክፈል የቻለው ሰው የተባለው በነገራችን መክፈል የማይችል ምስኪን ሆኖ እስከሆነ ምስኪን የማይሆነን ሰው አቆዩት ነው የተባለው ሲያገኝ ይክፈል ነው የሚባለው እንጂ ያልካደ ሰው አለብኝ ብሎ ያመነ ግን የመክፈል አቅሙ የሌለው ሰው ጥፋት የለበትም እንጂ የለበትም አላህ ምን ይላል ወኢን ካነ ዙ ዑስራቲን ፈነዝራቱን ኢላ መይሰራህ ነው ችግር ላይ የወደቀ ዲሃ ከሆነ ፈነዝራቱን ማዘግየት ማቆየት አለባቸው እስከመቼ ያው እጅ እስከሚረጥብና እጅ እስከሚያብጭ ገንዘብ እስከሚያገኝ ማለት ነው ግድ ካላመጣህ እንደው ከርቸ ሊያስገባህ የሚባል ነገር የለም ሰርቶ ያመጣ ይሻላል አውቆ የሚያቆይ ከሆነ ግን ወንጀለኛ ነው اتفق وعن أبي سعيد الخدري رضي الله عنه قال أصيب أصيب رجل في أحد رسول الله صلى الله عليه وسلم في ثمار ابتاعها فكثروا دينه فقال رسول الله صلى الله عليه وسلم تصدقوا عليه فتصدق الناس عليه ولم ولم يبلغ ذلك وفاء ديني فقال رسول الله صلى الله عليه وسلم لغرمائه خذوا ما وجدتم وليس لكم إلا ذلك رواه مسلم وعن أبي سعيد الخدري رضي الله عنه قال أصيب رجل في عهد رسول الله صلى الله عليه وسلم في ثمار ابتاعها فكثر دينه فقال رسول الله صلى الله عليه وسلم تصدقوا عليه فتصدق الناس عليه ولم يبلغ ذلك وفاء دينه فقال رسول الله صلى الله عليه وسلم لغرمائه خذوا ما وجدتم وليس لكم الا ذلك رواه مسلم ابو سعيد الخدري ታዋቂው ሱሐቢ ምን አሉ ኡሲበ ረጁሉን አሉ የሆነ ሰው መከራ ደረሰበት ሙሲባ ደረሰበት ማለት ነው ኡሲበ ተነካ ማለት ነው ጥሬ የተነካው ግን በምንድነው ፊቲማሪን ነው ፍራፍሬው ላይ ነው እብታ የገዛት በሆነችው ፍራፍሬ ላይ ችግር አጋጠመው ውርጭ መታበት ወይ የሆነ በረዶ ነገር መጣና እንዳልነበር አደረገበት መቼ ነው في عهد رسول الله صلى الله عليه وسلم በነብያችን ጊዜ ሳቸው ባሉበት ማለት ነው እና ያረሰው አንድ ገበሬ ያረሰውን አዝመራ አንበጣ ከበላበት የሆነ ውርጭ መቶ ካከሰመበት ምን ምን ያስከትላል የማዳበሪያ ወጥቷል ያራሚ የጎልጓይ ያራሽ ወዘተ ወጫውቶበታል ያን ከፍሮ ከዛ ትርፍ አገኛለሁ ብሎ ነው ገበሬ የሚደክመው ንብረቱ ወደመን የሚለን አሁን ፍራፍሬው ፈከቱረ ደይኑ በዚህ ምክንያት እዳው በዛበት ዘንድሮ ሱዳን ጠረፍ ያረሱ ገበሬዎች ስንት ኩንታል ሰልጥ እንደማያስገቡ ሁሉ ዘንድሮ ዲካም ብቻ ነው ልፋት ብቻ ነው ንብረታቸውን ጥሎ ነው የወጡት ባለዳ ሆኑ ማለት ነው فكثر دينه ወዳው በዛበት እና فقال رسول الله صلى الله عليه وسلم ያው ነብያችን ድርጊቱን ጉዳዩን አወቁና የሚቀጥረውን አሉ ምን አሉ ተሰደቁ አለ ባካችን ሰው ሰድቁለት አሉ የዘንድሮ ተፈናቃይ ስንት ሰው እንዳረዳ ሁሉ ራስ ሰረጅታ ሆኖ የሚቀርብበት ጊዜ ነው እንደዚህ ማለት ነው ድንገት ነው የኮንትሮባንድ ነጋዴ ነበር አንድ ሲወረስ خلاص ለማኝ ሆኖ ቁጭ ነው ሰው ይገባ እንደዛ ሆኖ ሲያውት ተሰደቁ አለህ አሉ ተባበሩ ሰጃችን ዘርጉለት ማለት ነው ተሰደቁ አለህ ማለት فتصدق الناس عليه ሁሉም የቻለውን ወረወረ ግን ወለም يبلغ ذلك ያ ያወጡት ገንዘብ ወፋአደይኒሂ እዳውን የሚሸፍን ገንዘብ አልተገኘም አሁን ዘመን ሰው ለምኖ እዳውን የሚከፍል ገንዘብ አይገኝም እኮ ተንሰገሻ ነው እንጂ فقال رسول الله صلى الله عليه وسلم لغرمائه ነብያችን ላበዳሪዎቹ ምን አሉ خذوا ما وجدتم እጁ ላይ የተገኘውን ገንዘብ ውሰዱ አሉ ተከፋፈሉ ወለይሰ ለኩም ኢላ ذلك ሌላ ግን የላችሁም ማሳሰር መቀጥቀጥ መደብደብ የሚባል ነገር የለም ሰው ሲበደር ከፍላለሁ ብሎ ነይቶ ይበደር ይጠቀመዋል ነገ ሰርቶ ሊከፍል ነው ካለው እጁ ላይ ያን ገንዘብ ይቀበሉታል ከሌለው መቀጥቀጥ መደብደብ መታሰር የለበትም እየሰራ ክፈል ነው የሚባለው ይሄን ስንል ግን ሰርቼም አልከፍልም አለ ያው ደለደ የወየረ ዝም ካለ እሺ ታስርገባዋል ማጣት ብቻ ግን ጥሩ ልቦና ኑሮት የመክፈል ፍላጎቱ እያለው በውሉ መሰረት ሳይክድ ከሆነ ምን ጋር እናደርገውም ነው ሁሉ ማወጀቱም ያገኛችሁት ከሰጁ ላይ ሂሳቡ ላይ የተገኘው ወሰዱ ወለይ ስለኩም ኢላ ዛሪ ከዚህ ያለፈ የላችሁም ብለዋል የሚለው ረዋሁ مسلم ሙሲባ የሚለው እንግዲህ በልያ ዳህያ ሽዳ እንደው ወደው ነገር ሁሉ ምን ይባላል በልያ ይባላል ዳህያ ይባላል መስዋዕብ ይባላል እሽተደ ይባላል ነገሩ ጠላ ቢላ አልቻኩት መስደ ያዝም ተንፈረጅ እንደሚለው ስለዚህ في مصائب في الذي ابتاعها ابتاعها ما اشتراها ማለት ነው ባዓ በሽተራ ይመጣ ሽተራ በባዓ ይመጣ ስለዚህ አንድ ሰው ከደህየና እጁ ላይ ተወሰነ ገንዘብ ካለበት ያንን ገንዘብ ይከፍላል ለባለቤቶቹ ከዛ ውጭ ግን እነዛ በዳሪዎች መቀጥቀጥ መደብደብ የሚባል ነገር የላቸውም እድሉ ነው ቀጥሉ وعن أبي كعب وعن كعب بن مالك عن أبيه رضي الله تعالى عنه أن رسول الله صلى الله عليه وسلم حجر على معاذ ماله وباعه في دين كان عليه رواه دارني وصححه وصححه الحاكم وأخرجه أبو داود مرسلا ورجاها إرساله ورجه وعن ابن كعب بن مالك عن أبيه أن رسول الله صلى الله عليه وسلم حجر على معاد ماله وباعه في دين كان عليه رواه الدارقطني وصححه الحاكم واخرجه ابو داود مرسلا ورجح ارساله የካብ ልጅ አብዱላህ ነው ስሙ መስለኛል ካብ ደግሞ የማልክ ልጅ የሆነ ከአባቱ ከካብ ይዞ አወራ አነ ረሱላህ ሰለላሁ ዐለይሂ ወሰለም የነቢያችን የአላህ መልእክተኛ ሐጀረ አሁን ወደ ሐጅ ተፍሪስን ወደ ሀጅር እየገባ ነው ሀጀረ ከልክለዋል አግደዋል ማዕቀብ ጭነዋል አላ ሙዓዚን በሙዓዝ ላይ ማለሁ ገንዘቡን ንብረቱን ወባአሁ ከዛ ወስደው ሸጡት ፊደይኒን ባለበት ዳ ያዳ ደግሞ ካና አለ እሱ ላይ የነበረበት ዳ ነበረ አንዳንድ ሰው ንብረት አለው ያን ሽጦ መክፈል ይከብደዋል በላንጣ ብለው ሽጠው እዳውን ከፈለህ ያ ነው رواه دارقطني وصححه الحاكم واخرجه ابو داود مرسلا ورجح ارساله ሐዲሱ ሙርሰል ነው ዞሮ ዞሮ ነው የሚለን አላየሃል ሙዓዝ ላይ የገንዘብ ገደብ ጥለውበት ነበረ ገታ ማለት ነው ምን ስለሆነ ነው ችግር አለበት ማለት ነው ሀጀር يحجر حجرا المنع والتضييق ومن قوله تعالى حجرا محجورا እንደሚለው منع الانسان من التصرف في ماله فاذا كان قاصرا فالحجر لحد نفسه وان كان رشيدا فالحجر لحد غيره من الغرماء طيب ያው ሐጅር منع المفلس من التصرف في ماله ገንዘቡ እንዳይጠቀም ማድረግ ሀጅር ይባላል ነው አንድን ሰው ገንዘቡ እንዳይጠቀም የመከልከል መብት ያለው ማን ነው ሐኪም ነው ባለስልጣን ያካባቢ ሊሆን ይችላል ጠቅላላ ባለስልጣን ሊሆን ይችላል እሱም ቢጦለቢ ኩሊ ጉረማኢል ሙፍሊስ የደህየው ሰውዬ አበዳሪዎችን ሁሉ እነሱ በሚያቀርቡት ምክንያት ፍርድን የሚሰጠውና የሚያግተው ማን ነው የሚያሽገው መንግስት ነው ሁሉም የሟች ማን ነው የደህየው ሰውዬ አበዳሪዎች ሁሉም ሊከፍሱ ይችላሉ ሊፈልጉ ይችላሉ ወይም የተወሰኑት ማለት ነው አንድን ሰው ከገንዘቡ መጠቀም እንዳይጠቀም ማድረግ የምንችለው መቼ ነው ያለው ገንዘብ ከአለበት ዳ ምንድነው ካለው ገንዘብ የተበደረው ዳ ከበዛ ማለት ነው ከዛ በታች ከሆነ እዳውን ከፍሎ የሚተርፍ ገንዘብ ካለው አይነካም አይተ አይከለከልም اذا وزع الحاكم على الموجود ينقضهم ضابط عن خراج አዎ ባለስልጣን የሆነው ሰው ከሌ ገንዘብ ያለችው ገንዘብ ትንሽ ናት በትዳር ብዙ ነው አለና ያለውን ገንዘብ አንስቶ ከዚህ ባስ እንዳይፈጠር ማለት ነው ለነዛ ለአበዳሪዎች ያከፋፍላል ግን አበዳሪዎቹ እንደ ገንዘባቸው ብዛት ይከፋፈሏታል እንጂ አትበቃቸውም ከዛ በኋላ ያን ሰው ምንም ማድረግ አይችሉም እጅ ላይ ገንዘብ ከሌለ ያላቸው እድል መሰበርና መታገስ ብቻ ነው ነው ቀጥሉ وعن ابن عمر رضي الله عنهما قال عرضت على النبي صلى الله عليه وسلم يوم أحد وأنا ابن أربعة عشر آه، أربع عشرة سنة فلم يجزني وعرضت عليه يوم الخندق وأنا ابن خمسة عشرة سنة فأجازني متفق عليه وفي رواية للبيحقي فلم يجزيني ولم ير ولم يريني بلغت وصححها ابن خزيمة وعن ابن عمر رضي الله عنهما قال أردت على النبي صلى الله عليه وسلم يوم أحد وأنا ابن أربع عشرة سنة فلم يجزني وعرضت عليه يوم الخندق وأنا ابن خمس عشرة سنة فأجازني متفق عليه ምን ማለት ነው ከአብዱላህ ኢብኑ ዑመር ተዘገበ ምን አሉ አብዱላህ ኢብኑ ዑመር እኔን አቀረቡኝ ዑሪቱ ማስ እንዲቀርብ ተደረኩኝ ማለት ነው ና ተብሎ ወዴት አለ ነብዩ ሰለላሁ ዐለይሂ ወሰለም ወደ ነብያችን መቼ የውም ኡሁድ በኡሁድ ዘመቻ ላይ ኡሁድ በስንተኛው ዓመተ ሂጅራ ላይ ነው የተከናወነው የኡሁድ ዘመቻ በአምስት አላነሰም በድር በስንት ነው በድር በአንድ አመት ኡሁድ በሁለተኛው አመት በዛ ነው ስለዚህ ኡሁድ ዘመቻ ላይ ያው ለዘማችነት ለወታደርነት ብቁ ነው አይደለም ተብሎ ሊገመገም ነው ወደማ ወደ ነብያችን አለይሂ ሰላቱ ወሰለም አቀረቡኝ ነው ሁርቀን እኔ እዛን ቀን ያ 14 ቀን ያ 14 አመት ልጅ ነበርኩኝ ጦርን ሜዳ ሄደ አይሄድም የ14 አመት ልጅ አይሄድም በእስላም ፈለም ይጅዝኒ ማለት አልፈቀዱልኝ ማለት ነው አልተፈቀደለትም ያ 14 አመት ሙከለፍ አይደለም እሺ ወዑርቱ عليه يوم الخندق የخندق ዘመቻ ጊዜ ግን የخندق ዘመቻ ጊዜ አሁንም አቀረቡኝ እኔ እዚያን ጊዜ ስንት ነኝ ያለ ابن 15 سنه ابن 15 سنه ያ 15 አመት ልጅ ሆኘ ፈአጃዘን ፈቀዱልኝ እዚህ ጋር አሁን ያምታታናል የኦህር ዘመቻ ሁለተኛው አመት ላይ ነው ካልን በሁለተኛው አመት ላይ የስንት እድሜ ልጅ ነው ብለናል በደም ተከታተሉ ያ ስራት ቀን ያ ስራት አመት ማለት ነው ከዛ የከንደ ጊዜ ደግሞ አለ ያ15 አመት ሆኜ በአመቱ ነው የሚያሳየው አይደል ከንደቅ ደግሞ በአመቱ አይደል የሚተካሄደው ከንደቅ ኺላፉ በአራተኛው አመተ ሂጅራ ነው ወይስ በአምስተኛው አመተ ሂጅራ ነው የተከናወነው ምን ጭቅጭቃላችሁ በምን እናስማመው አረቦች ሂሳብ ሲቆጥሩ የማሸጋሸግ ሂሳብ የሚባል ታውቃላችሁ አይደል የማሸጋሸግ ሂሳብ ለምሳሌ አልፈይን 13 ባገራችን አቆጣጠር ሰደውና ነሐሴ ላይ ነሐሴ ላይ ምን ይባላል ወደ መስከረም መጠጋቱን ያየ ሰው 13 ብሎ ይቆጥረዋል አይ ወዳለፈው ወደ 12 የሚቆጠረው ያለ ሰው ደግሞ ነሐሴ ወደ ዛሬ ያለው 12 ብሎ ይናገራል አመቱ ጫፍና ጫፍ ላይ ሲሳሳቡ ማሸጋሸግ ሲሰሩ ሂሳብ ይምታታል ለምሳሌ አይሻ ነብዩ አለይሂ ሰላቱ ወሰለም በስንት ዓመቷን ያገባት አንዱ በስድስት ይላቸዋል አንዱ በሰባት አመቷ ይላል ያገቧት ነው ግን የተሞሸሩበትን አይደለም ዘጠኝ የተሞሸሩበት ነው ስለዚህ ሰባትና ስድስት ክራፍ አለ ሰባት ያሉት ያው ያለችበትን ቆጥረው ነው ስድስት ያሉት ጫፉ ላይ ወስደው አይተው ነው እንጂ ክራፍ የለውም አንድ ነው ሰባትና ስድስት ያው አንድ ነው ያቆጣጥር የማሸጋሸግ ስሌት ነው እንጂ ይላሉ አሁንም እዚህ ጋር የማሸጋሸግም ሰርቷል ማሸጋሸጉ እንደውም በጣም የሄደ ነው ብዙ ክራፍ አለው አላየህም ዙሮ ዙሮኛ የምንለው የ14 አመት ልጅ ህፃን ነውና አይወጣም በንብረቱ የማዘዝ የማዘዙ ጉዳይ የማሰናበሩ ጉዳይ አንድ ቀን ቀን የሚባል ጨርሳት ነው የሚለው ህፃን እንዳጣው አርቆ አያስብም ግን አቅመ አዳም የደረሰ ከሆነ በደንብ አስቦ በደንብ ይሰራል ማለት ነው وفي روايه للبيهقي فلم يجزني ولم يرني بلغت فلم يجزني አልፈቀዱልኝም ማለት ነው ولم يرني አላዩኝም አልገመቱኝም በለግቱ አቅመ አዳም ደርሽ መድረሴን አልገመቱም ሰላም ህፃን ልጅ ነው ብለው አስበውኛል ማለት ነው وصححها ابن خزيمه ሐዲሱን ኢብኑ ኹዘይማ ሷሂህን አስምሮበታል ይላል አላየሃል ህፃን ልጅ በንብረቱ እንዳይጠቀም የማሰዋል አቅሙ ዝቅተኛ ስለሆነ ይከለከላል ነው ይሄው ይሄን ሱሐቢ ዘመቻ ከመዝመት መከልከላቸው ራሱን የመጠበቅ እንትን አቅም አይኖርም ብለው ነው ከዚህ አንፃር ነው አንድ የአእምሮ ዘገምተኛ የሆነና ችግር ያለበት ሰው ገንዘቡ እንዳይጠቀም ይደረጋል አንድ ልጅነት ባህሪ ካለውም ቤተሰቡ ገንዘቡን የሚይዝለት ያው ወሳኝና ዶሩሪያት የሚባል ነገሮች ሲወጭ ሲኖሩ ያው እንዲጠቀም ይደረጋል ከዛ ውጭ ግን ያዝ ይደረጋል ነው وعن عطية القرظي رضي الله عنه قال قال ادنا على النبي صلى الله عليه وسلم يوم قريظة فكان من انبت قتل ومن لم ينبت خلي سبيله فكنت ممن لم ينبت فخلي سبيلي رواه الخمسة وصحاب ابن حبان والحاكم وقال على شرط الشيخين ቃል በቃል ነው ተረጉምላችሁ ፍሬ ሐሳቡ በደም ተረዱ ማብራሪያ ሳልሰጠው ማለት ነው ከአጥየተ ቁረቢ ተዘገበ ምን አለ ዑሪድና እንድንቀርብ ተደረግን ያው ለመመርመር على النبي صلى الله عليه وسلم ነብያችን ላይ يوم قريظه የቁረይዟ ቀን በኒ ቁረይዟ የተመቱ ቀን ማለት ነው የበኒ ቁረይዟ ቅሷ እንግዲህ ዙሪያውን ተከበው እና እጃን ሰጥን ብለው ብዙ ተለፍቶ መጨረሻ ላይ የነሱ ወገን የሆነ ሱሐቢ መጣና እሱ ፍርድ ሲተባለ እሱ ደግሞ ሰጥ ሲባል ፍርዱን ያው አንገት አንገታቸው እየተቀላ እንዲጣል አቅማ ደም የደረሱት ህፃኖቹ እንዲለቀቁ ሴቶች እንዲለቀቁ ነው የምንፈርደው አለ ነብዩ ሰለላሁ ዐለይሂ ወሰለም ከሰባ ሰማይ በላይ ያለው አላህ በፈረደው ፍርድ ነው የፈረከው ብለው አመሰገኑት ማለት ነው ደስታ በደስታ ሆኑ እና የዛን ቀን በኒ ቁረይዷ ላይ ከሚገደሉት ናቸው ትልቅ ናቸው ወይስ አይደሉም እየተባለ ሲመረመር ፈካነ ምን አንበተ ቁቲላ አለ ያን ጊዜ ያበቀለ ሰው ይገደል ነበር ምን ያበቀለ ነው ቀን ይሆን ያበቀለ ሰው ይገደላል ያላበቀለ ደግሞ መንገዱ ለቀቀለታል ይሄዳል ወመለም ቢት ሁሉ ሰቢሉ ማለት መንገዱ ለቀቀለታል ይሄድ ይባላል አይመታም አይቀላም በሰይፍ ማለት ነው እና የዛን ጊዜ አላህ ሲያተርፈኝ ፈኩንቱ ሚመለም ቢት አለ ባለማብቀሌ ጸጉር ባለማብቀሌ ሳልገድል ከቀሩት አንዱ ነበርኩኝ ተኩሌ ሰቢሊ ያለ መንገዴ ተለቀቀልኝ ማለት ያው አልተመታሁም ነው ያው አንድ ሰው አቅም አዳም ደርሷል የሚባልበት አንዱ ምክንያት ምንድነው የብልት ጸጉር ካበቀለ ነው ወንድም ይሁን ሴት ሲም ካወጣ የብልት ጸጉር የብብት ጸጉር ማምን ካወጣ ጎርምሷል ወይም ጎርምሳለሽ ነው የሚባለው እና የዛን ቀን ህፃን ህፃኑ አይመታም ተብሎ ነበርና እኔ ጸጉር ካላበቀለ በመሆኔ ተለቀኩኝ ይላል ህፃን ልጅ ህፃንቱ የሚታወቀው አንዱ ትንሽ ነው የሚባለው ጸጉር ባለማብቀል ነው የራስ ጸጉር አይደለም የራስ ጸጉር ሲወለድም ያበቅላል ስለዚህ እነሱ ላይ ሀጅር ይደረጋል ነው ትልልቅ ሰዎች ከሆኑ ግን ሀጅር አይደረግም እርምጃ ሊወሰድባቸው ይችላል ነው رواه الخمسه وصحابه ابن حبان والحاكم وقال حاكم على شرط الشيخين በቡኻሪና በሙስሊም መስፈርት ላይ የተዘገበ ሐዲስ ነው ማለት ነው የሸርጥ ሼኸይን ማለት እከሌ ከከሌ ይዞ እከሌ ደግሞ ከከሌ ይዞ አወራኝ የሚለው ሰነዱ ይሄ ሸርጥ ይባላል ኢማሙ ቡኻሪ አንድን ሐዲስ ለመዘገብ የራሳቸው ሆነ መስፈርት አላቸው ከሌና ከተገናኝተው አልተገናኙም ሰዎች በህይወት ተገናኝተዋል አውርቶት ያውቃል አያውቅም በአንድ ዘመን ነበሩ አዎ ተገናኝተው ያውቃሉ አዎ ከተባለ ይዘግባሉ ኢማሙ ቡኻሪ ኢማሙ ሙስሊም ደግሞ አንድ ዘመን ላይ ነበሩ ከተባለ ተገናኙ አልተገናኙ አይመለከተንም ከላ ያወራ ብሎ ካወራ መቼም ቢነግረው ነው እንጂ ሳይነግረው አወራኛ አይልም አንድ ዘመን ከሆኑ ችግር የለም አንድ ዘመን ላይ የሌሉ ሰዎች ግን እኛ ለምሳሌ ሀጅሳኒን አላገኘንም ሀጅሳኒ ነገሩ ይብል ውሸት ነው ግልጽ ነው የሚሆነው እሳቸው ባሉበት ጊዜ የኖረ ሰው ግን እሳቸው ነገሩ ቢል ልናምነው እንችላለን ይላሉ እና ቡኻሪና ሙስሊም የሚዘግቡባቸው ሰዎች በቅደም ተከተል ሸርጥ ይባላሉ ይሄ ቡኻሪ ሸርጥ የጠበቀ ነው ይሄ ሙስሊም ሸርጥ የጠበቀ ነው የሁለቱም ሸርጥ የጠበቀ ነው በመባል ሐዲሱ ደረጃው ይነገርለታል ነው አላ ይሃል አላህ Subhanahu Wa Ta'ala ወብተሉ ለታማ ይላል የቲሞችን ፈትኗቸው hatta idha balaghu nikah ያው ለማግባት ደርሰው ካገኛችኋቸው ከደረሱና ፈይን አነስ ምንም ረሽደን ቀና አመለካከት አላቸው ብራችሁ ካሰባችሁ ከህፃንነት ወጥተዋል ካላችሁ ፈድፈዑ ኢለይሂም አምዋለሁም ገንዘባቸውን መልሱላቸው አስረክቧቸው አትከልክሏቸው ይላል ነው ግን ሩሽድ ላይ አልደረሱም የማሰቢያን ጭንቅላታቸው ይቀረዋል ካላችሁ አትስጧቸው ነገር ነው ስለዚህ አቅም አዳምነት የሚለካው አንድ 15 ዓመት ሲሞላው ነው ወንድም ሆነ ሴት ሁለተኛ ጸጉር በማብቀል ነው የብልት ምናምን ነገር አራተ ሶስተኛ ወንድም ከሆነ ሴትም ከሆነች ያው በህልም ከወንድ ከስጋ መገናኘት ከታየ ከሳሽ ነገር ከመጣ ያው ጎርምሷል አቅማ ደም ደርሷል አቅማ ደም ደርሳለች ይባላል አቅመ ደርሳለች ይባላል ነው ሌላው የወር አበባ በማየት ነው የወር አበባ በማየት በመሳሰሉት ያው አቅመ አዳም አቅመ ሔዋን መድረሱ ይታወቃል ነው ላይቅበሉ الله صلاه حائض الا بخمار እንዳለው የወር አበባ ማየት ከተገኘ ትልቅ ሰው ሆናለችና ሳትሸፋፈን መስገድ አትችልም እያለ ነው የወር አበባ ታማታ ከሆነ ግን ህፃናት ጸጉሯን ሳትሸፍን ብትሰግድም ሶላቷ ሶላት ይሆናል እያለ ነው ወላ ተኡቱ السفهاء اموالكم ገንዘባችሁን ለቂሊዎቹ ለሞኞቹ አትስጧቸው አለቲ جعل الله لكم قياما ወርዙቁሁም فيها ወቅሱም እናንተው የሚያስፈልጋቸውን ለልብስም ሆነ ለአልባሳትም ሆነ ለምግብ አውጦላቸው እንጂ እንዲያለ ገንዘባችሁን ሰጣችሁ ተጠቀሙ እንዳትሏቸው ያባክኑታል እያለ ነው ወይስአሉነከ عن اليتامى قل اصلاح لهم خير ስለየተሞች ይጠይቁሃል ገንዘባቸውን እናንተ ትልልቆቹ ብትንከባከቡላቸው ያማረና የተሻለ ነው ለነሱ በእጃቸው ከምሰጧቸው ማለት ነው ወላ ተኩሉ አሟለሁም አሟሊኩም انه كان حبا كبيرا ያዙላቸው ስንል ደግሞ ብሉባቸው ማለት አይደለም ገንዘቦቻቸውን ከገንዘቦቻችሁ ጋር አድርጋችሁ አትብሉባቸው ይሄ ግልጽ የወጣ ወንጀል ወይም ደግሞ በደል ግፍ ነው የሚሆነውና ይላል ይሄ ማለት ያው ብዙን ጊዜ የቲምን ገንዘብ ወስደው ከገንዘባቸው ጋር ስለሚበሉት ነው እንጂ ብቻውን ቢሆን አይቻልም የነሱ ገንዘብ ብቻ ቢሆን መብራት አይቻልም ከኛ ጋር ባንቀላቀለው ማለት ነው ግን ደግሞ የሚፈቀድ ያበላል አለ የቲሞችን ገንዘብ የቲሞችን የሚንከባከብ ሰው የግድ ነው የጉልበቱን የድካሙን ያክል ቢበላ ችግር የለውም ቀምታችሁ ዘርፋችሁ ያለ አግባብ አትብሉባቸው ማለት ነው ان الذين ياكلون اموال اليتامى ظلما انما ياكلون في بطونهم نارا وسيصلون سعيرا እነዚያ የየቲምን ገንዘብ በግፍና በበደል የሚበሉ ሰዎች ወደ ሆዳቸው እያስገቡት ያለው ንብረት ወይም ገንዘብ ሳይሆን እሳት ነው ነገ ለእሳት መንስኤ ስለሚሆን ማለት ነው በዚህም የሚቀር አይደለም በምትንቀለቀለው እሳት ውስጥም መግባታቸው አይቀር ነው ይላል የየቲም ገንዘብ ከባድ ነው ጠንቀቅ መያዝ አለብን እንዳይባክንባቸው ደግሞ መቆጣጠር አለብን የህፃኖችንም የቲም ባይሆኑም ንብረትን መቆጣጠር ይኖርብናል የአቅም ማን የአእምሮ ዘገምተኝነትም ያላቸው ወይም የቀወሱ ሰዎችም ገንዘባቸው እንዳይባክንባቸው እንክብካቤ እናደርግላቸዋለን ሌላው የደህየ ሰው ምንም የሌለው ሰው ያው ደህይቷል ያለውን ተከፋፍሎ ባለደም ካለ ሌላውን ሰርቶ እንሰጥ ይደረጋል ማለት ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته አምስት ደቂቃ ብቻ ጥያቄ አለ።